باب الرخصة في بيع العرايا وبيع الأصول والثمار باب الرخصة يتجرارون እንመለከታለን في بيع العرايا بيع العرايا ራቁት መሸጥ ይላሉ ወይንም ደግሞ ሐራም የሌለበት ማለት ነው አልዓራያ አራያ ማለት የተራቆተ ምን ተሕሪም ከሐራምነት የራቀ አሻሻጥ ማለት ነው في بيع العرايا ከሐራም ስለራቀው አሻሻጥ ነብዩ ያግራሩትን እንመለከታለን وبيع الأصول እንዲሁም ኡሱልና ወስቲማር ፍራፍሬንና ዛፎችን ኡሱሎችን መሸጥ ግንዱን ማለት ነው ኡሱል እነሱን መሸጥ የተመለከተ እናያለን እዚህ ላይ ማለት ነው። ተግባባናል? የሩክሳ በይዕ አልዓራያ ይባላል። በይዕ አልዓራያ عن زيد بن ثابت رضي الله تعالى عنه أن رسول الله صلى الله عليه وسلم قال النبي عليه الصلاة والسلام እንዲህ ይላሉ ምን ይላሉ? أن رسول الله صلى الله عليه وسلم የአላህ መላክተኛ رخص አብራሩ ፈቀዱ ስለ አራያ ስለ አራያ ስለ ራቁት ሽያጭ أن تباع ልትሸጥ ፈቅደዋል። بخرصها ተገምታ كيلا በስፍር ተገምታ እንድትሸጥ ፈቅደዋል። ይህ በ exceptional የወጣ ነው። عينه ዛበና ነው። መሬት ላይ አንተ ቴምር ይኖረሃል መቶ ኪሎ ግራም ቴምር ይኖረሃል ዛፉ ላይ ባለው ትሸጠዋለህ ይህንን ማለት ነው። ወይም ዛፉ ላይ ያለውን ለእሸትነት ትገዛዋለህ። አንተ ያለህን መቶ ኪሎ ግራም ቴምር ደረቁን ትሰጥና ሩጦውን ዛፍ ላይ ያለውን በግምት ትቀበላለህ። ነፍሱን ሙዛበና ራሱ ሙዛበና በዚህ ሰዓት ይፈቀዳል። ለምሳሌ ምን አለ መሃጅሮች እሸት አምሯቸው ነበር። እሸት እነሱ ዘንድ ያለው ምንድነው? ደረቅ ቴምር ነው። የእሸት የአታክልት ቦታ የላቸውም። የአታክልት ቦታ ያላቸው እነማን ናቸው? አንሷሮች ናቸው። እና ምን ያደርጉ ነበር? ብዙውን ጊዜ ለምስኪኖች ይለቁላቸዋል። አታክልት ውስጥ ገቡ ብሉ ይሏቸዋል። እየገቡ ይበላሉ፣ እየገቡ ይበላሉ ከዛ ቦታ። አንዳንድ ደግሞ ቦታው ላይ ይሰጧቸዋል። ይሄን ይሄን ይሄን ይሄንን ውሰድ ይሏቸዋል። በዛ እየገቡ ይበላሉ። ሲበሉ አንድ ለእሸትነት ይጠቀማሉ። ሁለት ድሆቹ ምንም ስለሌላቸው ደረቅ ቴምርም ስለሌላቸው እየገቡ ይበላሉ። ሁለት አይነት ሰዎች ናቸው እዛ አታክልት አንደኛ ደረቅ ቴምር ያለው ግን እሸት የሌለው አለ። አንድ ደግሞ ሚስኪን አለ። ምንም ነገር ደረቅ ቴምር የሌለው ደረቅ ቴምር የሌለው እሸት ያለው እሸቱን ሽጦ ደረቅ ቴምር መመገብ ይፈልጋል። ሚስኪኑ ማለት ነው ድሃው። ሙሃጅሮችን ይመስል ደረቅ ተምር ያላቸው ደግሞ እሸት ይፈልጋሉ። ስለዚህ ምን ያድርጉ? እሸት የላቸውም፣ ደረቅ ቴምር አላቸው። ሁለት አይነት ሰዎች ማለት ነው። ሚስኪኖቹ መሸጥ ይፈልጋሉ፣ እዚህ ያሉት ደግሞ መግዛትም ይፈልጓሉ። ስለዚህ እሸት የሌላችሁ በደረቅ ቴምር እሸት ግዙ አሉ። እሸት የሚፈልጉ ማለት ነው። ድሆቹ ደግሞ እሸት አይደለም የሚፈልጉት፣ ለእሸትነት ተሰጥቷቸዋል። ግን ምን ማድረግ ይፈልጋሉ? ሸጠው ቴምር፣ ደረቅ ቴምር ይፈልጋሉ። እነሱ ደግሞ ሻጭ ሆነው ይቀርባሉ። ስለዚህ ምን አለ ማለት ነው? እናንተም በደረቅ ቴምር እሸቱን መሸጥ ትችላላችሁ፣ እናንተም በደረቁ ቴምራችሁ እሸት እሸት ሩጦን መግዛት ትችላላችሁ ብለው ፈቀዱላቸው ነብዩ አለይሂ ሰላቱ ወሰላም። ገብቷችኋል? አልገባችሁም? በቃ እሸት የሌለው ሰው ማለት ነው። የተምር እሸት የሌለው ወይንም ሩጦብ የሌለው አካል ደረቅ ቴምር አለው፣ አታክልት የለውም፣ ምን የለውም፣ እሸት የለውም። አታክልት የለውም ማለት እሸት የለውም ማለት ነው። ስለዚህ በደረቅ ቴምሩ ምን መግዛት ይፈቀድለታል ማለት ነው። እርጥብ ሩጦብ መግዛት ይችላል ማለት ነው። በቃ ይሄ ማለት ምን ማለት ነው? ሙዛበና ራሱ ሙዛበና ማለት ነው። ሙዛበና በ exceptional ወጥታለች ማለት ነው። رخصة رخص رسول الله አግራሩ ማለትም አስሩ ሐራም ነው ማለት ነው። ከዚህ የምንረዳው ራሱ ረኸሶ ማለት ፈቀዱ፣ አግራሩ በ exceptional form አወጡ ወይንም ደግሞ ችግርን ከመመልከት angle ነብዩ عليه الصلاة والسلام ፍቃድ ሰጡ ማለት ነው። አስሉ ሐራም እንደሆነ እናውቃለን። ከዚህ ይባባል አልገባችሁ? አነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ረኸሱ አግራሩ ፈቀዱ ስለ አራያ ስለ በይ አልአራያ ፈቀዱ ራቁት ከሐራም የራቀች ሽያጭ አንቱባ አራያ እንዲሸጥ ቢኸርሲያ ተጀምታ ከይለን በስፍር ተጀምታ እንድትሸጥ ነብዩ አለይሂ ሰላቱ ወሰላም ፍቃድ ሰጡ። እሸት የሌላቸው ወይንም ድሆቹ በውስጥ ላይ አታክልት ያላቸው የተሰጣቸው ማለት ነው። ሀብታሞቹ ይሰጧቸዋል። አንድ እግር ሁለት እግር ቴምር ይሰጧቸዋል። ያንን እሸት ደግሞ እንትን እስከሚል ቴምር እስከሚሆን ድረስ ሶብር ያጣሉ። ቤት ምንም ነገር ስለሌላቸው እሸቱ ብቻውን ላይጠቅማቸው ይችላል። እሸት የሚፈልጉት ሰዎች ለምን ቅንጦት ነው። ብዙውን ጊዜ እሸት አማርም ብለው ነው። እነዚህ ድሆች ደግሞ ምን የላቸውም ደረቅ ቴምር የላቸውም። ዋናው አስፈላጊው ማለት ነው። ስለዚህ ቴምር እኛ አታክልት ውስጥ ተሰጥቶን ነበር፣ እንትን ሩጦ እሸት ተሰጥቶን ነበር፣ በቴምር የምትገዙን ይላሉ። እሸት የሚፈልግ ሰው ይሄድና ይገዛቸዋል፣ ይፈቀድለታል። ተግባባናል። መሬት ላይ መቶ ኪሎ ግራም ቴምር ትሰጣቸዋለህ። ይሄ መቶ ኪሎ ግራም ይሆናል ዛፉ ላይ ያለው በግምት ይገመትና መሬት ላይ ባለው ይገዛል ማለት ነው። ምን ይባላል? ይሄ በሌላ ቦታ ምን ይባላል? مزابنا مزابنا كلكل ما يذكر كلكلنا ولكن النبي عليه الصلاة والسلام رخص عقرات البيع بيع العرايان رأس مزابنا نشكدوا لأسة النسياء كل مالتنا كان مثل وصفتها كيا لنا مرأة مراسو تقلتوا النبي بحد فاتو قلتوا تقلتوا يمتفكروا أنتوا بقى بيخار فيها تجمت على الشيط كيلا حديثوا متفق علينا ولمسلم لي رخص في العارية في بيع العرايان النبي عليه الصلاة والسلام تقلوا የእኹዝሃ አህሉል በይት የቤት ነዋሪዎች ሊወስዱ ቢኸርሲያ ገምተው ተምረን ተምር ስትሆን ይህን ያክል ይሆናል ብለው የኩሉነሃ ሩጦበን በሩጦብነት እንዲጠቀሙባት በእሸትነት ማለት ነው። የሚወስዷት በምን ሂሳብ ነው? ቴምር ስትሆን ይህን ያክል ትሆናለች ተብሎ ነው የሚገመተው። ሲገመት እዛፉ ላይ እያለ ይሄ ቴምር ሲሆን ኦ ይሄ መቶ ኪሎ ግራም ይወጣዋል ይሉና መሬት ላይ ባለው መቶ ኪሎ ግራም ይሰጠዋል። ያንን እሸት ወስደው በእሸትነት ይጠቀማሉ። ሲገዙ ግን የሚገዛዙ ሲገዙ የሚገዙት በምን ሂሳብ ነው እ ረከሰ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ፈቅደዋል። ፊል አርያ በአርያ ሽያጭ ፈቅደዋል። አርያ ማለት ምንድን ነው? የኹዙሃ አህሉል በይት ባለቤቶች ወይንም የቤት ነዋሪዎች ይወስዷታል። ቢኸርፊሃ ገምተው ተምረን በቴምር ሂሳብ ይገምቷትና ዛፍ ላይ ያለችውን የእኩሉን ሀሩ ጦበን ግን በእሸትነት ይጠቀሙባታል፣ ይመገቧታል። ሲገዙ የሚገዙት ግን በምን ሂሳብ ነው የሚገዙት? በቴምር ሂሳብ ነው የሚገዙት። አሁንም ልትጀምሩ እሺ፣ ስሙ በትክክል አንድ ሁለት እግር ቴምር ቢኖርህ አፍርቶ እሸት አለው። እሸቱ ደርሷል። ሩጦብ የሚባል እሸት ደርሷል። ይሄን እሸት የሚገዛ ሰው መጣ። እሸት እፈልጋለሁ የሚል መጣ። እሺ ገዛኝ ቴምራም በገንዘብ ቢገዛ ይሄማ ማሻአላ ጀመሪያም ግጭት የለውም። በገንዘብ በብር ከሆነ ይገዛ። አሁን የሚጭቅጭቅ የሚያስነሳው የትኛው ነው? መሬት ላይ ባለው ቴምር ቴምር አለ? አዎ ቴምር አለ። ስንት? አንድ ኩንታል ቴምር አለ። ይሄንኛው ስንት ይሆናል? አዎ ይሄ ራሱ ሲደርቅ ስላለ ሲገመት ሲደርቅ አንድ ኩንታል ይሆናል ማለት አሁን አንድ ኩንታል ተኩል ሊሆን ይችላል። ይሄ ቴምር ሲሸጥ ኋላ ሲደርቅ ሩጦ ሲደርቅ ምን ይሆናል? ቴምር ሲሆን ምን ይሆናል? አንድ ኩንታል ይሆናል። ስለዚህ መሬት ላይ ያለ አንድ ኩንታል ትሰጠዋለህ። ያንን እሸቱን ወስደህ ትመገባለህ። እሸቱን ታኩሉሁ ሩጦበን ወላኪን ስትገዛ የምትገዛው በምን ሂሳብ ነው? በቴምር ሂሳብ ነው። ስትገዛ ሲደርቅ ይሄን አክል ይሆናል ነው። አሁን ግን የምትጠቀምበት በእሸትነት ነው። ይህ በይዓል አራያ ይባላል። ተፈቅዷል። ነብዩ አለይሂ ሰላቱ ወሰላም ፈቅደዋል። ተግባባ አላህ አለ اعلم ان العرب አረቦች ካኑ ነበሩ የተጠወዑነ في ايام الجد በድርቅ ሰዓት ይሰጡ ነበር ወልቀህጥ በድርቅ ሰዓት بإعطاء ثمر نخل አው አው ነኸላት የብዙ ቴምሮችንና ወይ አንዳንድ ቴምሮችን የነሱን ፍሬ ይሰጡ ነበር ምን ሕጧኔን ለልፉቀራ ወለመሳኪን ለድሆች ይሰጧቸው ነበር ሊነረቀበት ትልከ ነኸላት ነኸላዎችን ያለመጠበቅ ማለት ነው ፈካነት ተሰማ ሚክለ هذه النخلة አርያ ትባል ነበር አርያ ትባል ነበር የአርያን እንትን መሸጥ ተፈቀደ የተባለውን በዚህ ነው ምን ያደርጋሉ? ለድሆች አታክልታቸው ውስጥ አንድ አታክልት ወይንም ሁለት እግር ይሰጧቸዋል። ለድሆች ያቺ ነቅል ምን ትባላለች? አርያ ትባላለች። እንደ ትውስት የተሰጠች ማለት ነው። ፍሬውን ተጠቀምበት ተብሎ ለድሃው ተሰጥቷል። ፍሬውን ተጠቀምበት ተብሎ ያ ድሃ ምን አስቸግሯቸዋል ብዙ ጊዜ አታክልት ውስጥ እየገቡ ለሌላው አታክልት ምን ሆኑባቸው? ሌላው አታክልት ይደርቅባቸዋል። ያዲሃ ድሃ የሚገባው ሁለት አካከስ ሁለት ስሮች ተሰጥቶ ሁለት ግንዶችን የተሰጠው እዛ ውስጥ መቶ መቶ ግንድ ሊኖር ይችላል። ለዛች ለሁለት ግንድ ብሎ ምን ያደርጋል? ሌላውን እዛ መካከል እየገባ ሊረብሽ ነው። ስለዚህ ይገዟቸዋል። በምን በምን ቴምር ይሰጧቸውና ይሄንኛው ቴምር ሲሆን እዚህ ዛፍ ላይ ያለው ቴምር ሲሆን ደረቅ ሲሆን ይሄን አክል ስለሚሆን ሌላ በኩንታል መሬት ላይ ባለ ይሰጧቸዋል ማለት ነው። የሌሎች ሀብታሞችን መሸጥ ይችላሉ። ለማንኛውም ለፈለገ ማለት ነው። ግልጽ ነው ይገባቸዋል وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم رخص نبي عليه الصلاه والسلام አግራርተዋል ፈቅደዋል ሲበይ العرايا የአራያን ሽያጭ ፈቅደዋል አራያ አራያ ማለት ምን ማለት ነው ብያቸዋለሁ የአርያ ፕሉራል ነው የተራቆተች ከሐራም የራቀች ማለት ነው ርያ ማለት በትውስት መልክ በዛ ውስጥ ነው በይ አልዓራያ ቢኸርሲያ ተገምታ ሚነ ተምሪ በቴምር ተገምታ ትሸጣለች ሲማዱነ ኸምሰተ አውሱቅ ከአምስት ወስቅ በታች ነው ባይሆን መሆን ያለበት። አው ፊ ኸምሰቲ አውሱቅ ወይ በአምስት ወስቅ አምስት ወስቅ አምስት ወስቅ ስንት ኪሎ ግራም ነው ብለናል ወይ ስንት ኩንታል ነን ያለ እ ዘጠኝ ኪሎ ግራም ነው አይደለም ዘጠኝ 900 አንዱን እንትን አንድ ወስቅ አንድ ወስቅ ስንት ቁና ነው ብለናል ስልሳ ቁና ነው አንድ ቁና ስንት ኪሎ ግራም ነው ብለናል ሶስት አድርገን ነው የወሰነው። ሁለት ነጥብ አምስት አለ። በሁለት ነጥብ አምስት ሂሳብ ከወሰድነው ነው አንድ ወስቅ ስንት ቁና ነው ብለናል? አንድ ወስቅ እ ስልሳ ነው አይደል? አንድ ወስቅ ስልሳ ቁና ይይዛል። በነብዩ ዘመን በነበረው ቁና ማለት ነው። ያውን ቁና ይኛ ቁና የኢትዮጵያዎች ቁና ሳይሆን ስልሳ እሺ፣ ስልሳን በአምስት ስናባዛው ስንት ይሆናል? ሶስት መቶ ሶስት መቶ ይሆናል። ሶስት መቶ ቁና ማለት ነው። 300 ቁና ደግሞ እያንዳንዱ ቁና ስንት ስንት ኪሎ ግራም ይዛልናል ነው ሶስት ሶስት ነው maximum አድርገው የወሰዱት ሶስት ነው ከሁለት ነጥብ አምስት በላይ ነው የሚባለው የሆነ መጠኑ the point አልተገኘም ሁለት ነጥብ አምስት ሁለት ነጥብ ሰባት ሁለት ነጥብ ስምንት ሁለት ነጥብ ዘጠኝ በቃ 3 ይሁን ብለው ሶስት ነው ያደረጉት እንትን ሀያቱ ኪባር ልዑለማ ሀያቱ ኪባር ልዑለማ ይህንን ያደረጉት ሶስት በሶስት ካደረግነው ሶስት መቶን በሶስት ስናባዛው ዘጠኝ ኪሎ ግራም ማለት ነው ዘጠኝ መቶ ኪሎ ግራም መቀየር ይችላል። ያአላህ ከሸይጣን በላይ አለፈ አይደል? ግን ለሚስኪኖቹ ይጠቅማቸዋል። ሚስኪኖቹ እሰው አታክልት ውስጥ እየገቡ የሰው አታክልት እንዳያደርቁ ያችን ያለችዋን ሀያ ሚስቷቸው ሰላሳ ሚስቷቸው በብዙ ሺህ የሚቆጠር እግር ያለው ሰው የተወሰነ ብዛት ዘጠኝ መቶ ኪሎ ግራም የሚሆን ሊሰጣቸው ይችላል። እስከዚህ ድረስ ይፈቀዳል። ከዚህ በታች ነው የሚፈቀደው። ከዚህ በላይ ግን አይፈቀድም። ሀታ ራሱ ነፍሱ አምስት ዘጠኝ መቶ ኪሎ ግራም የሚባል አምስት ወስቅ ራሱ አይፈቀድም ነው የሚሉት شك الراوي ስላለበት። فيما دون የሚል አለ ከአምስት ወስቅ በታች ወይንም በአምስት ወስቅ የሚል አለ። አምስት ወስቅ የሚለውን እንተዋለን ለህያቅ ለመጠንቀቅ ከአምስት ወስቅ በታች መሆን አለበት ማለት ስምንት መቶ ኪሎ ግራም ምናምን እና ከዛ በታች ተግባብተናል። እሸት የሚፈልግ ሰው አንድ case ብለናል። ሌላ case ደግሞ ምንድነው ተባብለናል። በአል አራያን የሚያስፈቅደው ምንድነው ብለናል። ድሆች አታክልታቸውን ወይንም ሩጦባቸውን ቴምር ሲፈልጉና በቴምር ሲቀይሩ ከዚህ በታች ባለው ይቻላል ይፈቀዳል። وعن ابن عمر رضي الله تعالى عنهما قال نهى رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ከልክለዋል። አንበ ኢስቲማር ፍራፍሬ እንዳይሸጥ ከልክለዋል። ሀታ የብዶ ሰላሑሃ መጥቀሟ ግልጽ ከመሆኑ በፊት ነሃል ባኢዕ ሻጭንም ከልክለዋል። ወልሙብታ ገዥንም ከልክለዋል። ነብዩ አለይሂ ሰላቱ ወሰላም ፍራፍሬን መሸጥ እስከ መቼ ድረስ ምን እስከሚሆን ድረስ መጥቀሙ ግልጽ እስከሚሆን ድረስ ይሄ ነገር ይጠቅማል፣ አዎ ይጠቅማል፣ አይበላሽም እስከሚባል ድረስ በጣም ለጋ መሆን የለበትም ማለት ነው። ፍራፍሬ ተግባባን። ሙዝም ይሁን ማንጎም ይሁን ቴምርም ይሁን ገና ሩጦም ከመሆኑ በፊት ገና ገና ምንም ነገር ከመጥቀሙ በፊት መሸጥ አይፈቀድም። አይ ይሄ እኮ በቃ እዛፉ ላይ እስካለ ድረስ ሊቀጥል ይችላል አንልም። ለምን ውርጭ ሊመታው ይችላል። የተለያየ መጥፎ በረዱ እንትን ሊልበት ይችላል። ጀራድ ሊመጣ ይችላል። የተለያዩ እንትኖች አፋቶች አሉ። አፋተ ሰማውየ እነሱ ሊያጠፉት ስለሚችሉ ጀራድ ምንድነው? አንበጣ ማለት አታይብ ወሰላሁ መጥቀሙ ይፋ ከመሆኑ በፊትና ግልጽ ከመሆኑ በፊት መሸጥን ከልክለዋል። ነሃል ባኢአ ሻጭንም ከልክለውታል። እንዳትሸጥ መጥቀሙ ያልጎመራ ወይንም ደግሞ ለመመገብ ያልደረሰ ወይንም ደግሞ ካሁን በኋላ አይበላሽም የሚባልበት ደረጃ ላይ እስከሚደርስ ድረስ መሸጥ ነብዩ አለይሂ ሰላቱ ወሰላም ከልክለዋል። ሻጭንም ገዥንም ከልክለዋል። ሐዲሱ ሙተፈቅ ዐለይሂ ነው። ሐዲሱ ሙተፈቅ ዐለይሂ ነው። አልተግባባን? ግልጽ ነው አይደል? ይገባችኋል። ካላ ወፊ ሪዋያ በሌላ ዘገባ ወካነ ነበሩ ኢዛ ሱኢለ ሲጠየቁ አን ሶላሂሃ እንዴት ነው ጥቅሟ ግልጽ የሚሆነው አንሶላህ ሶላህ እንዴት ነው ሲሏቸው ቃል እንዲህ ብለው ይመልሱ ነበር ነብዩ አለይሂ ሰላቱ ወሰለም ሐታ ተዝሃበ አሃቱሃ አፋት የማያገኝባት ደረጃ እስከምትደርስ ይላሉ። ወይንም ደግሞ አፋቷ ጎጂ ነገሩ እስከሚያልፋት ድረስ ይላሉ ነብዩ አለይሂ ሰላቱ ወሰለም። ተጋባን ውርጭ የሚያስቀርበት ታይም ላይ ባለበት ሰዓት መሸጥ የለበትም። አሆ ይሄ ውርጭን ተላልፏል ከተባለ ወይንም ደግሞ ከላይ የሚመጣ በረዶም ይሄን አያጠፋውም፣ ችግር የለም የሚባልበት ደረጃ ላይ ከደረሰ ችግር የለም። ሀታ ይብዶ ሶላሁሃ መጥቀሟ ግልጽ እስከሚሆን ድረስ መሸጥ አይፈቀድም ብለዋል። ሲጠየቁ አን ሶላሂሃ ሶላህ ማለት ምንድን ነው? መጥቀሟ ግልጽ እስከሚሆን ድረስ ማለት ምን ማለት ነው? ያ ረሱላህ ሲባሉ ምን ይሉ ነበር? ሀታ ተዘሃበ አሃቱሃ ምን ማለት ነው አልኳችሁ እ ምን አደጋ አፋቱ እስከሚያልፋት ድረስ ምን ማለት ነው? አፋቱ እስከሚያልፋት ድረስ አሃት ማለት እኮ ጉዳት አፋት ማለት ነው። የሚያጠፋት ነገር ማለት ነው። እሱን እስከምታልፍ <laughs> ከሻራ ጥሬ ሙዝ መግዛት ከሻራ ምን ከሌላ ከሌላ ሰላምቲ ጥሬ ሙዝ መግዛት ጥሬው አሳትን አልፎታል። ካሁን በኋላ መቅላት ብቻ ነው የሚጠበቀው አይደል? ይቻላል ይቻላል። ምን አሳትን እኮ ተላልፏል። ይሄ መቅላት ብቻ ነው የሚጠበቅበት። በቃ ችግር የለም። ግን በጣም ጥሬ ከሆነ በጣም ለጋ ከሆነ ይበላሻል እንጂ አይቀላም። ቢቀላም ተበላሽቶ ቀላ ነው የሚባለው የሚጠቅምበት ደረጃ ካልደረሰ አታይብ ሶላህ ይሄን እናውቀዋለን አይደል? አልገባችሁ? በቃ ሙዝ ነጋዴ ሆኖ ማለት ነው። እና የሚጠቅምበት ደረጃ እስከሚደርስ ድረስ አይ ሐታ ተዛሃበ አሃቱሃ አፋቱ የሚጎዳውን ነገር አልፎ ሲሄድ ብለዋል ነብዩ አለይሂ ሰላቱ ወሰለም። አፋትን መቆጣጠር የሚችልበት ቦታ ደረጃ ሲደርስ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንዳንዱ የሚቀል አለ፣ ነጭ የሚሆን አለ፣ ቢጫ የሚሆን አለ። ይሄን ነገር የሚያልፍበት ደረጃ ለመድረስ የራሱ ምልክት አላቸው። ሙዝንም ማንጎንም ፓፓያንም ሲገነጥሉት ወይንም ሲያወዱት ምን ሲለቅሙት ምን አለ ምልክት አላቸው። ይህ ገና ይሄ እኮ ራሱ ብትቀብረውም አይደርቅም እንትን አይል ማይቀላም ይሄ ገና ገና ለጋርም እንደ የሚባልበት ቦታ ከሆነ ደረጃ ላይ ከሆነ አሃቱን አላለፈም ማለት ነው። ስለዚህ እሱን መሸጥ አይፈቀድም፣ መግዛቱም አይፈቀድም። አልገባችሁ? وانا نفس ابن مالك رضي الله تعالى عنه ان النبي صلى الله عليه وسلم نبي عليه الصلاه والسلام نهى كل كل وان عم باستمال فرافرين مشت ان كل كل حتى تزهو حتى تزهو اتكمت قوم الراجل قيل وما زهوها وما زهوها زهو ما لم من دنيا رسول الله صلى الله عليه وسلم قال تحمار لسكلا وتصفار ويل الجلس لسنن حال حقك يمي اللي هو تصفار قالت سامهن مالك حديث متفق عليه ولد البخاري حتى تزهو كل كل لمن ቀብለ አንተዝሆ ከሆነ የተሸጠው ሊበላሽ ይችላል። ቢደርቅም አይጠቅም። ገና ለጋ የሆነ ገብስ እንዲያጭዱት ስንዴ እንዲያጭዱት ወይንም ደግሞ ቴምርን ሩጦብ ከመሆኑ በፊት ቢለቀም ይበላሻል። ይበላሻል እንጂ ወደ ሩጦብነት አይመጣም። ተጋባናል? ግልጽ ነው። ራሱን በራሱ አይደለም፣ በብርም ራሱ መግዛት አይፈቀድም። መሸጥም ሆነ መግዛቱ አይፈቀድም። ብትገዛውም እዛው ዛፉ ላይ ያለ ራሱ አይቻልም። ለምን? አሳትን አላለፍም ተለቅሞ የሚሸጠውም እሱም ጥቅም የለውም። እሱማ ጥቅም የለውም። መጀመሪያ በዛፍ ላይ ያለው አይ ከጊዜ በኋላ ሊጎመራ ይችላል እንዴ? በዛን ሰዓት አሳት ሊመጣ ሊያጠፋው ይችላል። አፋቱን ያለፈ መሆን አለበት። ተግባባ። ወማዛህ ውሃ ምንድነው? ሀታ ተዝቦ ማለት መጎምራት ማለት ምንድነው? አማርኛ ሁሉም ይገባችሁ ሁላችሁም ይገባችኋል አይደል አልሐምዱሊላህ وعنه رضي الله تعالى عنه أن النبي صلى الله عليه وسلم يا الله ሰላቱ ወሰላም ነሃ ከለከሉ አን በይዕል ዒነብ ዒነብን ከመሸጥ ከለከሉ ሐታ የስወደ ጠቆር እስከሚል ወአን በይዕል ሐብ ፍራፍሬንም ይሄ አዝርዕት ፍሬ ነው ሐታ የስፈደ ጠበቅ እስከሚል ወይንም እስከሚጎመራ በሉት ዒነቡ አይነቡ እስከሚጠቁር ድረስ ከጠቆረ ወደ ዘቢብነት ዓለም የመቀየር እድሉ አለ አለው ማለት ነው። ስለዚህ በዛን ሰዓት ቢገዛ ችግር የለም እሸት እየሆነ ያለ ግን ገና ኢነብን ወደ ኢነብነት ዓለም እየመጣ ከሆነ በጣም ለጋ ከሆነ አይነብ ነው ብለን መሸጥ አይቻልም። ቢለቀም ወደ ዘቢብነት አይመጣም፣ ይበላሻል እንጂ በዛን ሰዓት መሸጥ አይፈቀድም። ሐታ የስወደ ነብዩ ከልክለዋል። አንበኢል ዒነብ ዒነብን መሸጥን ሐታ የስወደ ጠቆር እስከሚል ወአንበኢል ሐብ ፍራፍሬንም መሸጥ ከልክለዋል። አዝርዕት ማለት ነው ሀብ ማለት ነው። ይሄ አዝርዕት ፍሬ ነው። ገብስ፣ ስንዴ ምናምን በቆሎ ሀታ የተሰደ ፍሬው ጠበቅ እስከሚል ድረስ መሸጡ አይፈቀድም። እስከዛ ድረስ ጠበቅ እስከሚል ለመብላት ወይንም ደግሞ ለጥቅም ላይ እስከሚደርስ ድረስ ማለት ነው። ዝናብ ቢያቆም ቢቆረጥ አይበላሽ የሚባልበት ደረጃ ላይ መድረስ አለበት። የዛን ጊዜ መሸጡ ይፈቀዳል። ችግር የለም ተግባባን ተግባባን በይዓል መጅሁል በቆሎን ሽፍን በቆሎ መግዛት ይቻላል ጥያቄ ሽፍን በቆሎ መግዛት ይቻላል ጠይቄያቸዋለሁ ለነጃም ከኋላ መጥላችሁ አምጡ የጠየኳችሁ ገብታችኋል የጎመራ ያልጎመራ አትበል እዚህ ጋር ብቻ ታገናኙ በቆሎ ተሸፍኗል አይደል ያን በቆሎ መግዛት ይቻላል ወይ መሸጥስ ይቻላል? በቃ ጠይቄያቸዋለሁ። መልሱን አምጡ ለነገ አሳይመንት وعن جابر بن عبد الله رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله ملائكتኛ እኔን ስሙኝ አትስሙ መጠበቅ አትሉ ለው ቢ ለው ቢእተ ብትሸጥ አሉት ነብዩ አለይሂ ሰላቱ ወሰላም ሌላኛው ሐዲስ ረዋሁ الخمسة إلا النسائي ዘግበውታል አምስቱ ነሳኢ ብቻ ሲቀሩ አራቱ ማለት ነው صاحب ابن حبان والحاكم حديث صحيح ነው ጠንካራ ነው ብለዋል وعن ابن وعن جابر بن عبد الله رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله ملاكتኛ እንዲህ አለ ለው ቢእተ ብትሸጥ አለ ብትሸጥ ምን አኺ ለወንድምህ ብትሸጥለት ለው ቢእተ ብትሸጥ ምን አኺ ከለወንድምህ ተመረን የሆነ ፍሬ ብትሸጥለት ፈአሳበትሁ ጃኢሃ አደጋ ነገር መጥቶ ቢያጠፋበት ፈአሳበትሁ ብታጋጥመው ጃኢሃ ማለት አይ አሳቱን ሰማዊየ ከሰማይ የመጣ መጥፎ ነገር ዝናብን ይመስል ብርድን ይመስል አንበጣን ይመስል ንፋስን ይመስል መቃጠልን ይመስል ድርቅን ይመስል የተለያየ አልአፋት አልአርድያ ወሰማውያ መጥፈው ቢያጠፉበት እና ፈላ ለአንተ እኮ አይፈቀድልም። አንተ እኹዘ ምኑ ሸይአ ከሱ ምንም ነገር ልትይዝ እኮ አይፈቀድልም። ቢመ ተእኹዙ ከምን ትወስዳለህ? ማለ አኺክ የወንድምህን ገንዘብ ቢገይሪ ሐቅን ያለ ሐቅ እንዴት ትወስድበታለህ? በምን ወሰድክበት ይባላል። እንደዚህ መሆን የለበትም ነብዩ አለይሂ ሰላቱ ወሰላም አመረ እና ረዋሁ ሙስሊም ወፊ ሪዋያ ለሁ አን ነብይ ሰለላሁ ዐለይሂ ወሰለም አመረ ነብዩ አዘዋል ቢወድዕል ጀዋኢህ የአደጋ የደረሰበትን ነገር በመተው አመረል ባኢ አላ ያእኹዘ ሚነል ሙሽተሪ ሰመረ አስቲማር አለቲ ሀለከታል አኻር አደጋ የደረሰበትን ሰው ሸጠህለት ንብረቱ ከወደመበት ገንዘቡን ባትቀበለው ይሻላል። አደጋ ላይ ወድቋልና ከሌለው ማለት ነው። እና አመረ ቢወድዕል ጀዋኢህ ነብዩ አለይሂ ሰላቱ ወሰለም ጀዋኢህ አደጋ የደረሰበትን ንብረት ገንዘቡን አትቀበል ብለው ሻጩን መክረውታል። የሸጠለትን አካል ገንዘብ ከገዢው አትቀበለው። ምን ከደረሰበት ማለት ነው? ሸጠህለት ያ የሸጥክለት ነገር ከተቃጠለ ወይንም ከሞተበት ወይ የሆነ ነገር ከደረሰበት ገንዘቡን አትብላበት። ተውለት ነው ተውለት። አትቆጡ አየኹዘ ሚነል ሙሽተሪ ተመነ አስቲማር የፍራፍሬውን ዋጋ ከገዢው ላይ ሊቀበል አለቲ አህለከሃል አፋት አፋት መጥቶ ያጠፋበትን አዝመራ ሸጦለት ነበር ወይም ደግሞ ፍሬውን ሸጦለት ነበር። ያም ፍራፍሬ መጣና አደጋ ነገር አጠፋ አወደመበት። አይ እኔ ምን ላድርግ ነው ሸጬልህ ነበር ገንዘቤን አምጣ ብለህ እንትን አትበለው አሉ ነብዩ አለይሂ ሰላቱ ወሰላም። የወንድምህን ገንዘብ ምን ሰጥተው ትቀበልና ትበላበታለህ? ምን ሰጥተውና ራሳ ሰማውያን ያጠፋበት ወላኪን እንደዚህ ማጨናነቅ እንደሌለብና ይቅር ማለት እንዳለብን ነው وظاهر الحديث وضوء الجواعز في كل حال أي سواء وقع البيع قبل بدو الصلاة أو بعده الناس بيع ተግባባን ይህ ሐዲስ የሚያስይዘው ቀብለ ቡዱው ሶላህ ሸጠንለት ከሆነ ያ መጀመሪያም በይዑ አይቻልም ክልክል ነው በዕደ ቡሉው ሶላህ ራሱ መጥቀሙ ግልጽ ከሆነ በኋላ እንኳ ብንሸጥለት አዝርዕቱን ከሸጥንለት በኋላ አዝርዕቱን አፋት ወይ ቃጠሎ ቢያጠፋበት ወይ በረዶ ቢያጠፋበት ወይ ጎርፍ ቢወስድበትና ቢጠፋበት ገንዘቡን የወንድምህን ገንዘብ በነፃ እንድትቀበልና ትበላበታለህ። ተውለት፣ ይቅር በልለት እያሉት ነው። ባኢዑን ሻጭ ተጋባን። አልገባችሁም? እና ወቃለ ማሊክ ማሊክ አንዳሉት ነገር አለ ከሐዲሱ ላይ ሙሉ ለሰውየው ተውለት ማለት አይደለም። የሆነ ገንዘብ አተው ትበልለት ምንም ነገር አንተ አንዳንድ ጊዜ አይ የሆነ ነገር ራሱ እኮ የሆነ ሞራል የሚዘን የሚሰማን ነገር እኮ አለ አይደል የሆነ ዕቃ ሸጥንለት ገንዘቡን አልከፈለንም ነበር ወይም ከፍሎና የሸጥልን ነገር ሙሉም ቢወድምበት ይሄ ሰውዬ አያሳዝንንም? ቢያንስ ገንዘቡ ምን እናደርግለታለን? አንድ ሶስተኛውን እንኳን እንመልስለት ማሊክ ከዛ ሐዲስ ላይ ይህን ተቀብለዋል። አንድ ሶስተኛውን እንኳን የገንዘባችንን እንተውለት ያሳዘነን ሰውየው ያለውና ጉዳት የማይደርስበት በኢኮኖሚ የሄደ ከኛ የተሻለ ከሆነና የተሻለ ከሆነ እሱ ሌላ ጥያቄ ነው። ያ ሌላ ጥያቄ ነው። ግን የወንድማችንን ገንዘብ የወንድምህን ገንዘብ በምን ትበላበታለህ ይላሉ እና ወቃለ ማሊክ ቱዱ ፊ ሱሉስ ፈሳኢዳ አንድ ሶስተኛና ከዛ በላይ ይቅር እንለዋለን። ገዥውን ማለት ነው። ገንዘቡ ከኛ የገዛው ነገር ከወደመበት ወላቱ በኦፊማሁ አቀለ ምን ሱልፍ ከሶስት አንደኛ በታች ግን አትስጠው። ከሶስት አንደኛ ጀምሮ ከዛ በላይ ማለት አንድ ሶስተኛ ማለት ነው። ከአንድ ሶስተኛ ማለት ነው። ለምሳሌ 300 ብር ሸጠልህ ከሆነ ስንት ይቅር ትለዋለህ ማለት ነው። 200 ብር አንተ ጋር ታስቀርና 100 ብር ትሰጠዋለህ እና ከዛም በላይ ከአንድ ሶስተኛ በላይ አፎት የምትለው እያሉ ነው። وروى أبو داود عن يحيى بن سعيد أنه قال لا جائحة فيما أصيب دون ثلث رأس المال قال يحيى وذلك ተግባብተን ገብታችኋል? አበድረን አበድሮ ሌባ ቀማ። በይ አይደለም አይወጅበትም። ولكن ሶደቃ አለብን መተባበር አለብን። ለሰውየው psychological እሱን ለመጠገን የምናደርገው ነገር ይኖራል። ለሱ ስጦታ ነገር በቃ አበድረው አንድ ሺህ ብር አበድረው ቢወስድበት ሌባ ቢነጥሰው ቢያንስ ሹም ብር ሁሉ አሟጠ መቀበል ምን ይከብዳል። ለሰውየው ለሶደቃ ያክል ማለት ነው። የበይ ከሆነ ይሄ ጥቅስ አለ። አንድ ሶስተኛና ከዛ በላይ እንተውለት ለገዢው አካል። ብድር ከሆነ ሁሉንም መቀበል መብትህ ነው። ወላኪን ብትተውለት ደግሞ እ ሞራሊ ትመከራለህ። ሁሉንም አትቀበል ማለት አይደለም። እንደዚህ አይወዝብም። ይሄ በይ وعن ابن عمر رضي الله تعالى عنهما ምን ክልክል የገንዘብ የወንድምህን ገንዘብ የወንድምህን ገንዘብ ምን ሰጥተው ነው የበላህበት እያልኩ ነው ነብዩ አለይሂ ሰላቱ ወሰላም በተአጅብ ነው ያስቀመጡት። ምን ሰጥተው ነው የወንድምህን ገንዘብ የምትበላበት? በምን ትበላዋለህ? እሱ እየተቃጠለ አንተ ከሱ ገንዘብ ተቀብለህ ተው ይቅርብህ እያሉ ነው ነብዩ አለይሂ ሰላቱ ወሰላም። ከቻልክ ሙሉውን ተውለት ካለ ከሌለ አንድ ሶስተኛና ከዛ በላይ ስጠው፣ በገንዘቡ መልስለት ማለት ነው። ገብቷችኋል? ሰደቃ እኮ ሰደቃ ነው ለወንድ ወንድማማችነትን እየጠገመ ነብዩ አለይሂ ሰላቱ ወሰላም وعن ابن عمر رضي الله تعالى عنهما عن النبي صلى الله عليه وسلم قال من ابتاع ብሎ ምንድን ነው እኔ ላይ የለም መን ብታዓ ነክለን መን ብታዓ የገዛ መን ብታዓ የገዛ ነክለን ነክል የገዛ ነክል ምንድን ነው የተምር ዛፍ ማለት ነው የተምር ዛፍ የገዛ በዕደ አን ተአበረ ከተዳቀለች በኋላ ከተመረት ውሃ ፍራፍሬዋ ሊልባኢዕ ለሻጭ ነው አለዚ ባአሃ ለሸጠው አካል ነው የሚሰጠው ኢላ አየስተሪጥ ወልሙብታዑ ገዢው መስፈርት ያደረገ እንደሆነ ሲቀር ስገዛ ከነ ፍራፍሬው ነው ብሎ ያለ እንደሆነ ሲቀር بعد أن تعبرنا قبل التعبير ይለያያል بعد التعبير እና قبل التعبير قبل التعبير ለገዢው ነው የሚሆነው ለገዢው ነው ከመዳቀሉ በፊት አበባው ከምር እየተዳቀለ ነው እንትን የሚለው ወንደውና ሴቶን አበባ እያዳቀሉ ከተዳቀለ በኋላ ከሆነ ፍሬው ጀምሯል ማለት ነው። ስለዚህ ለሻጭ ለገዢ ሲሸጥለት ፍሬው ለሱ ነው የሚመለሰው ሸርጥ ካላደረገ በስተቀር። ስለዚህ እኛ ስንገዛ ራሱ ምን ማለት አለብን ማለት ነው። አረቦች እንደዚህ ነው የሚጠይቁት፣ ተዳቅሏል አልተዳቀለም ይላሉ። አሁን ቴምር ቢሸጥለት አዳቅሏል አላዳቀልከውም? አይ ተዳቅሏል፣ እንደዛ ከሆነ ከነፍሬው ነው የምገዛ ይለዋል። እሺ ይሻሻጣሉ ለገዢ ሆነ ከተዳቀል አዳቅለዋል አልተዳቀለም። እንደዛ ከሆነ ሸርጥ የማያስፈልግህ መጀመሪያም ከና አበባው ነው የምትገጠው። ከተዳቀለ በኋላ ከሆነ ግን ሌላ ስራ ሰርቷል እዚህ ላይ ሌላ ስራ ስለሰራ ሸርጥ ማስቀመጥ አለበት። ገዝ ፍራፍሬ ላይ እንደዛ ነው። እርጉዝ ላም ግን እርጉዝ ውስጥ አይገባም። እርጉዝ በግ፣ እርጉዝ ላም ምናምን ከነ ልጇ ነው የሚገዛ። አዎ ፍራፍሬ ላይ ነው መኒብተአ የገዛ ነክለን ነክልን የገዛ ቴምርን ዛፍ የገዛ ባዕደ አንቱ አበረ ከተዳቀለች በኋላ ከገዛ ፈተመረት ውሃ ፍራፍሬዋ ልልባዕ ለሻጭ ነው የሚመለሰው። አለዚ ባአሃ አታክልቱን ለሸጠው አካል ይመለሳል። ፍሬ ከተዳቀለ በኋላ ከሆነ ኢላ አየሽተሪ ጦል ሙብታዑ ገዢው የገዛሁ ከነ ነው ከነ ተዳቀለው ነው ብሎ መስፈርት ያደረገ እንደሆነ ሲቀር ሐዲሱ ሙተፈቅ አለይህ متفق عليه فتمرتها للبيع ويفهم من هذا أن النخلة إذا كانت غير مؤبرة تدخل ثمرتها في البيع وتكون للمشتري وإلى هذا ذهب الجمهور جمهور ወደ እዚህ ነው የሄዱት جمهور العلماء قبل التأبير ከሆነ ለሙሽተሪ ነው የሚሆነው قبل التأبير ከተገዛዙ ማለት ነው ከማዳቀል በፊት አንድ ነክል የነክል የቴምርን ዛፍ ከማዳቀል በፊት ሁለት ሰዎች ቢገዛዙ ፍሬው የማን ነው የሚሆነው? ለገዢው ነው የሚሆነው። ለገዢው ነው። ጅምሁር العلماء وقال ابو حنيفه وهي للبائع قبل التأبير وبعد التأبير አቡ ሐኒፋ ለየት ብለው ቀብለ ተዕቢርም ከማዳቀልም በፊት ከተዳቀለም በኋላ አበባ ካወጣ በኋላ ቴምሩ ቢሸጥ ለማን ነው አሉ ፍሬው የሚገባው ለሻጭ ነው ብለዋል። ወላኪን ይሄ ሐዲስ ይመልስባቸዋል። በዕደ ተዕቢር ነው በዕደ አንቱ አበረ ብለው ነው ነብዩ አለይሂ ሰላቱ ወሰላም የተናገሩት። ከዚህ ላይ መፍሁም አለ። መንጡቁ በዕደ ተዕቢር ነው የሚለው ካዳቀሉ በኋላ ነው። መፍሁም ደግሞ አለን ከኋላ ኦ ባዕደ ተዕቢር ከመዳቀል በኋላ ፍሬው ለሻጭ የሚሆን ከሆነ ቀብለ ተዕዲር ያለው ለማን ይገባል ማለት ነው? ለሙሽተይ የሚል መፍሁም ከዚህ እናገኛለን። ስለዚህ ጅምሁር አልዑለማ የያዙት በጣም አርጀህ ራጅህ ይሆናል ማለት ነው። ወቃል ኢብኑ አቢ ለይላ አባ ለይላ ፊዕል ሙሽተሪ ሙጥለቀን፣ እሱ ደግሞ ለሙሽተሪ ነው ብሏል። ሙጥለቀን ተመልከቱ። አቡ ሐኒፋ ምን አሉ? አቡ ሐኒፋ ቀብለ ተዕቢር ከመዳቀልም በኋላ ከመዳቀልም በፊት ለማን ነው አሉ የሚገባው? ለሻጭ ነው አሉ። ኢብኑ አቢ ለይላ ደግሞ ከተዳቀለ በኋላም ይሁን ከመዳቀሉ በፊትም ይሁን ለማን ይሆናል አለ ለገዢ ሁለቱም ተያይዘው ይወቃሉ ማለት ነው ጅምሁር ዑለማ ይህኛው ሙጥለቅና ያለው አይቻልም ወኪል ልኢጥላቀኝ ሁለቱም ሙጥለቅ አድርጎ መናገራቸው ሙኻሊፍ ልልሐዲስ ከሐዲሱ ጋር ይቃረናል ሐዲሱን በሐዲሱ ስንመዝን ጅምሁር ዑለማ የተቀበሉት ራጂ ይሆናል ማለት ነው ለአቡ ሁረይ ለአቡ ሐኒፋም አይሆንም ለብኑ አቢ ሌላም አይሆንም ተግባባን ገብታችኋል? በቃ ሰላም አለይኩም ወራህመቱላህ። በጣም እየደከመን ነው በዚህ ሰዓት ምን